ወኢዛ ቂለ ለሁም ተቢኡ ማ አንዘለላህ ከዚህ ከወጣ በኋላ አሁን የምንገባው አያ ከአላህ ሌላ የሚያመልኩ ሰዎች ከአላህ ሌላ የሚያመልኩ ሰዎች የሚያመልኩት ጉዑዝ ነገርም በለው የሞተ ቀብርንም በለው በምን የሚገለጽ በምን የሚመለከው ነገር እባካችሁ ተውት፣ ይሄ ነገር አይጠቅማችሁም። ተብሎ ሲነገርና ሲመከሩ የሚመልሱ ምላሽ አላቸው። ይሄን ተዉትና ሐቅ አለ እኮ ቁርአን አለ ወርዷል፣ በፈለግከው ቋንቋ ዘመን የማይሽረው ያስተምርሃል፣ ይመክርሃል፣ እሱን ተከተሉ ብለህ በምትላቸው ጊዜ ቃሉ በል ነተቢዑ ማ አልፈይና አለይህ አባአና ይሄ ከኛ በፊት አባት አያት ቅድመ አያቶቻችን የመጡትን መንገድ እንጂ የምንከተለው እንዴት ሊሆን ይችላል? እኛ ይህን ቁርአንን ሐቅ ነው ብለህ የምትለው እንዴት እንከተላለን? ይላሉ አለ አላህ ሱብሓነሁ ወተዓላ። አው ለው ካነ አባሁም ላ ያዕቂሉነ ሸይአን ወላ ያህተዱ ከነሱ በፊት የነበሩ አባት አያት ቅድመ አያቶቻቸው ጃህል ከመሆናቸው ውስጣቸው የታወረ ከመሆን የተነሳ ምንም የማያውቁም ቢሆኑ ይከተላሉ ማለት ነው አለ አላሁ ስብሐነ ወተዓላ። ወመሰሉ ለዚነ ከፈሩ ከመሰል ለዚ የንዒቁ ቢማ ላ ይስመዑ ኢላ ዱአአን ወኒዳአ አለ። እንግዲህ ኩፍር ላይ ተተብትበው አቅላቸው በኩፍር የተደመደመላቸው ሰዎች አለ። ወመሰሉ ለዚነ ከፈሩ ከመሰል ለዚ የንዒቁ ቢማ ላ ይስመዑ ኢላ ዱአአን ወኒዳአ አለ። በቁርአን አለመረዳት ሐቅ ሲነገራቸው ያለመቀበል ውስጣቸው ፈሃኡላኢ ልኩፋር ከደዋብ ሳሪያ ላ የፍሐሙን ማ ተድኡሁም ኢለይህ ወላ የፍቀሁን እንደ እንስሳ ቆጠራቸው። በእረኛ የሚመሩ እንስሳዎች እረኛ ወደ ሜዳ ይዞ ይወጣና መሄድ የሌለባቸው ቦታ እንስሳዎቹን ምናልባት በየአገሩ እንስሳን መጥራት፣ እንስሳን ማባረር ሰዎች የሚጠቀሙት ቋንቋ የተለያየ ሊሆን ይችላል። በራሳችን ግን ቋንቋና በአካባቢያችን እንውሰደው። ከብቶች መግባት የሌለባቸውና መድረስ የሌለባቸውን ቦታ እረኞች ከርቀት በድምፅ ሊመልሱ ሲፈልጉ ምንድን ነው የሚሉት? ቋንቋውን አሽ አሽ ይላል። ይሄ የሰው ልጅ በአቅሉ ለእንስሳ የሰጠ ቋንቋ ነው። ሰውን አሽ ብላ አትመልስም። እንስሳ እሽ ይባላል። የሚገርመው ነገር ይሄ ምንድን ነው? የእናንተ ቋንቋ ነው ተብሎ እንደተነገረላቸው ነገር እንስሳዎች ይመለሳሉ። ከላስ መግባት የሌለባቸው መሄድ የሌለባቸውን ቦታ ተከልክለውና ተቆጥበው ይመለሳሉ። ሐቅን የማይረዱና ካፍር የሆኑ ሰዎችን ምሳሌ በዚህ መሰለ አላሁ ሱብሓነሁ ወተዓላ ወመሰሉ ለዚነ ከፈሩ ከመሰል ለዚ የንዒቁ ቢማ ላ የስመዑ ኢላ ዱአአን ወኒዳ አለ። የንዒቁ የሚለውን አሽ ማለት ነው ብለን ፈስር ከፈለግ እረኛ አሽ ብሎ ሲል የሚሰሙት ነገር ምንም አያውቁም፣ ምንም አይሰሙም፣ ምንም አያዳምጡም፣ አይረዱምም። ኢላ ዱአአን ወኒዳ አለ። አሽ ብለህ የምትለውን ብቻ ነው የሚያውቀው ከብቱ። ከዚህ ቀጥሎ ሌላ ንግግር ብታነጋገር እንስሳው አያውቅም። ከዚህ ሌላ ወሬ ብታዋራ አይሰማም። ቁርአን እየተቀራ እየሰማ ሀቅ ሲነገረው እየሰማ ጆሮ አለው። አው ሌላው እንደሚሰማ ይሰማል። እሱ ግን የሰማ ሐቅን ሊቀበል የማይችል ካፍር ሙሽሪክ እንደ አሁኑ እንደ ከብቶች እኮ ነው ይላል አላህ ሱብሓነሁ ወተዓላ ከእረኛቸው አሽምትሏን እንደሰሙት አይነት ብቻ እንጂ ከቁርአንና ከሀቅ ምንም ሊረዱ አይችሉም አለ። አጃይብ የሆነ ምሳሌ እንደውም ምን ይላል በሌላ ቁርአን አያ እንሁም ከላንዓሚ በሉም አደል አለ አላህ ሱብሓነሁ ወተዓላ። እነሱማ እንስሳዎች ናቸው አለ። ሐቅን ያልተቀበሉ ሐቅን ሊቀበሉ ዝግጁ ያልሆኑ عينت خلقوتي زي دنيا لي إنهم كل أنا عامل عند أنساس أنا جوال أرى من عند أنساس بل هم أدل على أرى كذا يكفونا جوال እንግዲህ እንደዚህ አይነት ሰው አሁን በከብት ተመስሏል ሀቅ አዝንብ ቁርአን እንዲህ ብሏል በለው ምን በለው ሱሙን ቡክሙን ኡምዩን ፈሁም ላ ያዕቅሉን አሉ። እንዴት አድርጎ ሐቅን ይስማ? ደንቆሮ እኮ ናቸው፣ ጆሮአቸው አይሰራም ይልሃል። ያ ብቻም አይደለም፣ ብታናግረውም ሐቅን ተቀብሎ መልስ ሊሰጥህ አይችልም። ዱዳ ነው፣ ምላሱ አይሰራም። ሐቅን አይቶ ይሄ ሐቅ ነው ብሎ በአይኑ አይቶ ሊረዳ እውር ነው፣ አይሰራም። ተው፣ ይሄ የስሜት ዋሳቶቹን ተው። ውስጡ ላይ ያለው ይሄ አቅሉም አይሰራም፣ ዜሮ ነው። አትድከም አለ ነቢዩን አለህ ሰላቱ ወሰላም። እንግዲህ ሀቅን ሊቀበሉ ያልፈለጉ ሰዎች ይሄን ያህል ከሆኑ የሚነገራቸውን አዋመር የሚሰጣቸውን ትእዛዛቶች ከዚህ ተቆጠቡ ተብሎ የሚነገራችሁ ነዋሂ የመከልከያ የቁርአን አያቶችን መቀበል፣ መረዳት፣ መተግበር የሚችሉ ሙእሚኖችን ደግሞ ደስ በሚል አንደበት መጥራት ጀመረ። ጌታ አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኩሉ ሚን ጠይባት ማ በሉ እናንተ ሙእሚኖች ብሉ በዱንያ ላይ ከረዘቅናችሁ ነገር ውስጥ ጠይባቱን ሐላል ሐላሉን ብቻ ብሉ። የተገኘውን ነገር ሁሉ አግበስብሰው አይደለም፣ ወደ ሆዱ ይግባ ብቻ አይደለም። ጠይባት የሆነውን ሐላል ሐላል የሆነውን ብቻ በሉ። ከረዘቅናችሁ ውስጥ አለለዛው ርስቅ ይሆናችኋል ለአካላችሁ ለአቅላችሁ ተስማሚ ነው ብለን ምድር ላይ ካስቀመጥነው ውስጥ ሐላል ሐላሉን ብሏል። አጋጣሚ ግን ክስተት ይፈጠራል። ምን አይነት ክስተት? ይህ ሀላል የሆነ ምግብ የሌለበት ቦታ መድረስ ይቻል ይሆናል። የጠፋበት ቦታ፣ ያልተገኘበት ቦታ፣ ሚላስ የሚቀመስ ነገር የሌለበት ቦታ ላይ መድረስ ይቻላል። አይታወቅም። የሰው ልጅ ምን ይገጥመዋል አይታወቅምና ሐላልና ሐላል የሆነውን ብቻ ብሉ፣ ሌላ አትንኩ፣ ሐራም የሆነውን ነገር አትዳፈኑ ብሎ እንደማለቱም ሁሉ አሁን እንዳልናችሁ ችግሮች በተፈጠሩ ሰዓት ደግሞ መፍትሄ አምጪ ጌታ አላሁ ስብሓነ ወተዓላ ፈመን ጥራ ገይረ ባጊን ወላ አድን ፈላ ኢስማ አለይህ አለ። ምናልባት እጥራር ላይ የሚገቡ ሰዎች አለ ችግር ገጥሟቸው አሁን ቅድም እንዳለ የሚበላ የሚጠጣ ሚላስ፣ የሚቀምስ ነገር የጠፋበት ቦታ ሰው ነህ፣ ህይወትህን ማቆየት አለብህ። በልተ ጠጥተ ግን የተገኘው ነገር ማይታ ነው። የሞተ ነገር የበከተ ነገር ነው ያለው አጠገቡ። እንደዚህ አይነት እጥራር፣ እንደዚህ አይነት ችግር ውስጥ የገባ ሰው غير باغ على راسون هيوتون نفسياون فلاغوتون لماس دست سايون ونتم چگر هونو كهونا بساعتو هيوتون لما دام بيچاكون ولا آد كامت انبلا وطريت ارقمي مبلا تالب من ينبلو كدنبلي هالتاسا كهونا فلا اثم عليه ونجل اللبتن بيبالا عليه ይሄ ሐራም የሆነ መይታ ያልተፈቀደና የተከለከለ ሐራም የሆነ ነገር በዚህ በችግር ቦታ ሐላሉ ባልተገኘበት ቦታ ራስ እንዳጠፋ ራስ እንዳትሞት በእራብና በስቃይ እንዳትሞት መብላት ፈላ ኢስማ አለይ አለ። ወንጀል የለበትም። ይሄን አድራጊ ሰው አለ ኢነላህ ጌታ አላህ ለችግሩ ብሎ ስለበላ ገፉሩ ረሂም ነው፣ ችግር የለበትም። እዚህ ጋር አንድ ትዝ የሚለኝ ነገር ኡሱል አልፊቂ ላይ አደሩርያት ቱቢሁል ማህዙራት የሚባል ህግና ደንብ አለ። ችግሮች ችግሮች የተከለከለውና ያልተፈቀደውን ነገር ይህን ችግር ለማለፍ ሲባል እንዳሁኑ ማለት ነው ያልተፈቀደውን እንደተፈቀደ ሐራም የሆነውን እንደ ሐላል እስክታልፍና እስክትሻገር አደሩያት ቱቢውል ማህዱራት ይባላል። ችግሮች ያልተፈቀደውን ነገር ወደ ተፈቀደ ይመልሱታል። ብዙ ምሳሌ ማንሳት ይቻላል። ሸሪአችን دين الإسلام ما شاء الله ሁላ ነው። general knowledge ያለው ነው። ጠቅላላ እውቀት ነው ያለው። ዘመን፣ ጊዜ፣ ወቅት አይሽረውም። መሰለን አሁን እንዳልነው እዚህ ላይ ያልተጠቀሰውና ያልተገለጸውን እናንሳ። ሌላ ምሳሌ ማንሳትም ይቻላል። ሰውየው ያገኘው ምግብ የሞተ ነገር ነው፣ ጥንብ ነው ብለናል። ህይወቱን ለማቆየት በራም እንዳይሞት እንዲበላ ሸር ፈቀደ። እየበላ ግን ያንቀዋል ወይም አነቀው እንበል። ሐላል የሆነ ውሃ የኩሬም በለው የወንዝም በለው የምንጭም በለው የምንም በለው የለም። ያለው ማይታ ጥንብ ነው። እዚህ ጋር ሸር እንዲበላ ፈቅዶለታል። ይቀየሳል። እዚህ ጋር እዚህ ጋር ቁርአን ላይ ባይገለጽም ሸር ገልጾታል። በዚሁ መፍሁም ትነሳና ያለው ግን አጠገብህ ለጥምህ ልጠጣ ከምር ሆነ ፈልገው አይደለም ያለ ሆኖ የተገኘው እሱ ሆነ። አረቄም በለው ዘመናዊ ቢራም በለው ሌላም በለው ሌላ በላህ አንድ ማውረድ ግድ ነው። ለእራብ እንደምትሞት ሁሉ ታንቀህም ልትሞት ነው። የዛን ሰዓት ትጎነጫለህ። እችን ያነቀችህን ለማውረድ ገይረ ባግን ወላ አድ ሆነው በዚህች አጋጣሚማ ከተገኘ ብለህ ጨልጠው በኋላ ጨብ እንዳትልበት፣ እንደዛ ጣጣ ውስጥ እንዳትገባ ስቃይህን፣ ችግርህን፣ ያነቀህን ልታወርድ ብቻ ይፈቀዳል። ከዚህ ጋር ተነሳ ሐላል የሆነው ምግብ ተገኘ፣ ሐላል የሆነ የምጠጣ ነገር ተገኘ። ያ እንደ መጀመሪያው ሐራም ነው፣ ሐራም ነው። ማሰላም በዛው ይቀጥላል። አይደለም በዚህ ብዙ ነገሮችን መቀየስ ይቻላል። ብዙ ብዙ ነገሮችን መቀያየስ ዲን ልእስላም መፍትሄ ፈጣሪ ነው። ችግር አቅላይ ነው። አንድ ደረሳ አንድ ምን አለኝ እኔን ደውሎ በቅርቡ ባለቤቴ ሁለተኛ ዓመት ተማሪ ነች አለኝ ዩኒቨርሲቲ። በአጋጣሚ ሆኖ አለኝ ኒቃቢስቶች ፊታቸውን ካልከፈቱ በስተቀር አናስተምርም አናስተናግድም እያለ ነው ትምህርት ቤቱ የማንኛውንም ሃይማኖት አያስተናግድም። ከሃይማኖት ነፃ የሆነ ቦታ ነው። ፊታችሁን ካልከፈታችሁ በስተቀር እያሉ ነው። ምን ይሻላል አለኝ ስልክ ደውለው ትምህርት ቤቱ ይህም ብሏል። አዎ እሷና መሰሎቿ ባለቤት ምን ላይ ደርሰዋል? የትኛው ውሳኔ ላይ ደርሰዋል ብዬ ጠየቅኩት። አይ ከዲን ጋር መጋፈጥ አያስፈልግም፣ ቢቀር ትምህርት ነው የሚቀረው። ትምህርት ደግሞ ዱንያ ነው። ከፍተሽ ከምትማሪ ተይና አይነ ብያታለሁ። እኔም እዛም ያሉ ተማሪዎችም ጭምር አድማ ሊያደርጉና በዚህ ውሳኔ ላይ ጸንተዋል አለኝ። ከሆነ እኔ ጋር ለምን ደወልክ አልኩት። ውሳኔው ከሆነ በዚህ ከጸና አንተም ይሄን ካልካት እኔ ጋር ለምን ደወልክ? አይ ሸሪዓውን ማወቅ ነው፣ ያ በስሜት ነው እንደዛ የተባለው። ሸሪዓው ምን ይላል ብዬ ነው። ጥሩ አንድ ነገር እንዳትረሱት ቅድም ብያቸዋለሁ። በኡሱል አደሩርያት ቱቢሁል ማህዙራት ብያቸዋለሁ። ጥንብ መብላት ሐራም ነው። ደም መጠጣት ሐራም ነው። ማይታ የሞተ ነገር መብላት ሐራም ነው፣ ያልተፈቀደ ነው። በሰላም አገር ነው በሰላም ሜዳ ኢጥራር ላይ ችግር ላይ ግን በተገባ ጊዜ ይሄው ደግሞ ነፍስን ለማዳን ተብሎ ሐላል ነው፣ አልተፈቀደ። ከተጋባችሁ ምን ያህል ጊዜ ይሆናል ብዬ ጠየቅኩት ልጁን። አንድ ሁለት ዓመት ሶስት ዓመት ሆኖናል አሉ። ወልዳችኋል አሉት። አንድ ልጅ ወልደናል አለ። ትምህርት ቤት ሳትገባ አልኩት። አዎ ሳትገባ። የት ነው የተገላገለችው? የት ነው የወለደችው? አልኩ። ሆስፒታል ላይ አለኝ። በሰዓቱ ያዋለዳት ያዋለዳት ሰው አሁን ትዝ ይልሃል አልኩት። ባለሙያው ሴት ነች ወይስ ወንድ አሉት። አይ ወንድ ነው አለኝ። ጥሩ ያንተ ባለቤት ፊቷን ከፍታ መማር የለባትም ዲን ነውና ብለህኛል። ሲቀር ትምህርት ነው የሚቀረው፣ ይቅር ዱንያ ነውና ብለህኛል። ብትሞት ሸሂድ ትሆናለች። ለምንድን ነው አጅነቢይ አካሏን ብልቷን እያየ ያስወለዳት አልኩት። መሸፈን ካለበት ቦታ የሰው ልጅ አይደለም ተቃራኒ ጾታን ተመሳሳይ ጾታንም እኮ ቢሆን የሰውን ብልት ማየት አይቻልም። የፊት ግን የዛን ያህል አይደለም ሸሪያ ያስቀምጠው። ንቃብ ላይ ያለው ህግና ደንብ የዛን ያህል አይደለም። ሴት ልጅ ብልቷን ማሳየት የለባትም። አይደለም ወንድ ለወንድ ሴት ለሴትም አይቻልም። አይቻልም ብቻ አይደለም ማየቱ ሐራም ነው። ግን ችግር በመጣ ጊዜ እንዳትሞት በሚጥ እንዳትሞት ከላስ እግሯን አንስታ እኮ ሰታ ወልዳለች። ያኔ ከሞተች ሸሂድ ትሆናለችና ትሙት ከፈለገች አጀነቢይ አያያትም ብለህ ለምን አልከለከልክም አልኩት። ልክ እንደዚሁ ያንተ ባለቤት ምንድን ነው ችግሩ? ክፍል በምትገባ ሰዓት ከፍታ ገብታ ተምራ ስንት ሙስሊም ሴቶች አይደሉም ሙስሊም ካፍርም ይሆኑ ከፈለጉ በጾታ ግን ሴት የሆኑ ሁሉ የምታነሳትና ከዚህ የምታባራት ወይም አንተና የአንተ ተመሳሳዮች የምታነሷቸው ይቅር ትምህርቱ የምትሉት ወይ ከጤና ባለሙያነት ሊሆን ይችላል፣ ከዚሁ ከአዋላጅነትም ሊሆን ይችላል። የአንተ ባለቤት የጤና ባለሙያ ሆና ፊቷን ከፍታ ተምራ ስንት ሴቶችን ነው ወንድ እንዳያዋልዳቸው እሷ እያዋለደ ችግር የምትቀርፈው? ከዛ እኮ ነው አንስተ እያባረርካት ያለው። ሸሪያ እንዲሁ ነው የሚዳሰሰው። ፊት ለፊትና ፊት ለፊት ብቻ ካላየን ዲን የለም ላ እንደዚህ አይነት ውስጥ መግባት አያስፈልግም። አደሩርያት ቱቢሁል ማህዙራት በሚለው ያመጣሁት ቂሳ ነው። ኢነ ለዚነ የክቱሙነ ማ አንዘለ ላሁ ሚነል ኪታብ ወይሽትሩነ ቢሂ ሰመናን ቀሊላ። በየጊዜው አላሁ ስብሓነ ወተዓላ ስለ የሁዳዎች ሐቅን አውቀው የሚደብቁ የሆኑትን ሁሉ በዚህ ሱረቱል በቀራ ላይ በተለያየ ቁርአን አንቀጽ ላይ ያነሳል፣ አልፎ አልፎ ያነሳል። እነዚህ ሐቅን ደባቂዎች ሌላ ምክንያት የላቸው። ምክንያታቸው ምንድን ነው? ወይሽተሩነ ቢሂ ሰመናን ቀሊላ ትንሽዬ ጥቅም በማግኘት ሀቅን ድብስብስ አድርገው ሀቅን ማሳወቅ አስፈላጊ አይደለም ብለው በትንሽ ጥቅም ተደልለው ነው አለ አላህ ሱብሓነሁ ወተዓላ ኡላኢከ ማ ያእኩሉነ ፊ ቡጡንህም ኢለ ናር አለ አላህ ሱብሓነሁ ወተዓላ ሀቅን ደባቂዎች ለትንሽ ጥቅምና ለሚበሏት ለሚጎርሷት ብለው ሀቅን ደባቂዎች ያኔ ቅያማ ለታ የሚበሉት የሚጎርሱት እሳት እኮ ነው አለ አላህ ሱብሓነሁ ወተዓላ ይሄ ብቻም አይደለም። ለዛ ከመብቃታቸው በፊት አርደል ማሸር ላይ እያንዳንዱ ከልቅ ራቁቱን በሚቆም ቀን ፀሐይ መታ የአንድ ስንዝር ያህል አናት አናቱን የእያንዳንዱን ከልቅ በምታፍለቀልቅበት ጊዜ ውላ ዩከልሙሁም ላህ በጥሩ ምላስ አላህም አናገራቸው። የውም አልቅያማ ወላ ዩዘኪህም ከወንጀላቸውም አያጠራቸውም። عندهم ولهم أذاب عليم أسامامينا يكفى كبدتي الله أذاب يطبق أجوال إلى الله سبحانه وتعالى إيه بيتشاو ما من نزل سويش تفات أولئك الذين اشتروا الدلالة بالهدى والعذاب بالمغفرة لا تكن بيتشاو حقا ما دبك لا تكن إيالو ቀጥታና ትክክለኛ መንገድ የሆነውን በጥመት የቀየሩ እኮ ናቸው አላህ ሱብሓነሁ ወተዓላ የአላህን ማርታና መግፍራን በአዛብ የቀየሩ እኮ ናቸው። ጀነትን በአዛብ የለወጡ ናቸው። የሚገርሙ ይሄ አይደለም አለ አላህ። ፈማ አስበረሁም አለናር አለ። ያን የሚጠብቃቸውን አዛብ እንዴት ሆኖ ሊቋቋሙት ነው? ለመሆኑ እንዴት ሆኖ ሊታገሱና ሊሰብሩት ነው? ተአጅብ ነው ይሄ ዛሊክ ይሄ ምክንያቱ እነዚህ ሰዎች ይሄ የሚገጥማቸው ቢአነ ላህ ነዘለ ልኪታበ ብልሐቅ አላሁ ስብሓነ ወተዓላ ኩቱበ ሰማዊያ የሆኑትን ሁሉንም በሐቅና በሐቅ ነው ያወረደው። ወኢነ ለዚነ እክተለፉ ፊ ልኪታብ ለፊ ሽቃቅን በኢድ ሐቅን ደባቂዎች ግን ወይንም ሌላ ትርጉም ሰጪዎች ለቁርአንና ለኩቱበ ሰማዊያ በአጠቃላይ ውስጣቸው ላይ ያለው ኪላፍ ነው፣ ከሀቅ ማፈንገጥ ነው። ለአሸደል አዛብ ለከበደ አዛብ የሚያበቃቸው ይሄ ነው ይላሉ አላሁ ስብሓነሁ ወተዓላ። ከዛ በመቀጠል ወደ አንድ ህግና ደንብ መግባት ጀመረ አላሁ ስብሓነሁ ወተዓላ እና ليس البر أن تولوا وجوهكم لكن نعم.